السلام عليكم ورحمة الله وبركاته طيب نجمر الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصيام رقم الحديث 548 አምስመቶ አርባ ስምንተኛው ሐዲስ ላይ ስለ ተሰሁር የሚዘግበው ሐዲሱ አነስ ብን ማሊክ ላይ እንገኛለን من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وأن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم تساهروا فإن في السهور بركة متفق عليه وعن انس بن مالك رضي الله عنه انه قال قال رسول الله صلى الله عليه وسلم تسحروا فإن في السحور بركه እሺ አነስ ኢብኑ ማሊክ እንደዘገበልን ወይም ከሱ እንደተዘገበው ረዲየላሁ ዐን ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ ምን ብለዋል ተሰሐሩ ንጋት አካባቢ ከፈጅሩ ቀደም ብላችሁ ምግብ ብሉ ማለት ነው فإن في السحور ከፈጅር በፊት ንጋት አካባቢ ላይ የሚበላ የረመዳን ወይም የጾም ምግብ በረከተን በረካ አለውና ሰሁር ላይ በረካ አለና በዛ ሰዓት ለመመገብ ሞክሩ መመገብ ሲባል በጣም አብዙ ማለት ሳይሆን መጠነኛ የሆነ ውሃም ሊሆን ይችላል ተምርም ሊሆን ይችላል ትንሽ ነገር መቅመስ ሳሁር ይባላል በረካ አለው በረካው ምንድነው ከተባለ በረካ ያው ትርጉሙ ዚያዳ ጭማሬ ማለት ነው በረካ አለው ማለት ሳሁር የበላ ሰው ቀን አይደክምም ለዒባዳ ለሶላቱ አይደክምም ቁርአን ለመቅራት አይደክምም ለዚክሩ አይደክምም ጥንካሬም ይሰጠዋል ስለዚህ መብላቱ ምን ሰጠው ኃይል ሰጠው ቁዋ ሰጠው ዒባዳ እንዲያበዛ አደረገው በረካማት ይሄ ነው ራሱ የሚያ የሚሰራቸው ዒባዳዎች አጠቃላይ ቤንዚን አያንሳቸውም ጥሩ ቤንዚን ነው ሰሁር መብላት ነው ሰሁር ያልበላ ሰው ዛሬ እኮ ሰሁር አልበላሁም እያለ ምክንያቱም ሲደረድር ነው የሚለው ሲደክመው ማለት ነው فإن في السحور سحور ከሆነ ምግቡ ነው فإن في السحور ንጋት አካባቢ የሚበላው ምግብ ነው ምንድነው للطعام الذي تسحروا به فإن في السحور ማለት السحور መስደር ነው بمعنى تسحر ያው ድርጊቱ ማለት ነው አብዛኝ في السحور በፈትሐ ነው የሚነበበው من السحر የተወሰደ ነው ማቁ በይለ الفجر يسمى سحور ከፈጅር ቀደም ብሎ ያለው ሰዓት ሰሁር ይባላል ያው ንጋት ጋር የተያዘ ስለሆነ ነው በወቅቱ ነው የሚጠራው ዙሁር የምንለው አስር የምንለው መግሪብ የሶላት ወቅቶች አጠቃላይ በሰዓት ነው የሚጠሩት በሚሰግድበት ድርጊት በዛ በሰዓቱ ማለት ነው አሁንም ሰሁር የሚለው ንጋት አካባቢ ነው ለዚያ ነው በዚህ ስያሜ የተሰጠው ነው በጥቅሉ فلا تدعوه ولو ان يتجرع احدكم جرعه مما ብለዋል ውሃ እንኳ መጎንጨትም ቢሆን ሰሁር የሚባለው ነገር አትተውት فان الله وملائكته يصلون على المتسحرين ተብሏል ሰሁር በሚበሉ ሰዎች ላይ አላህ እንዲሁም መላእክቶች ሶላዋት ያወርዳሉ ይሄ አባባል እንደውም ሰሁር መብላት ዋጅብ ነው ማለትን ያመለክት ነበረ ሀዳ ምንድነው ከዋጅብነት ያወጣው ከተባለ ሰሁር መብላት ሱና ነው እንጂ ዋጅብ አይደለም ወደ ከዋጅብነት ወደ ሱናነት ወይም ወደ ተወዳጅነት የቀየረው የነብዩ አለይሂ ሰላቱ ወሰላም ሙዋሰለቱ ፊ ሶም ነው ሰሁር ፍጡር ሳይበሉም ሰሁር ሳይበሉም አያይዘው የጾሙበት አጋጣሚ አለ ዋጅብ ቢሆን ኑሮ አይተውትም ነበር ነው ሌላው ኢጅማዕ ራሱ አለ ይላሉ ሙንዚር على ان تسحر መንዱብ መንዱብ ለመሆኑ ኢጅማዕ አለ ይላሉ በረካው ሰሁር በመብላት ያው ቁዋ ማግኘቱ ኃይል ማግኘቱ ኢባዳ መጨመሩ ነው ብያችኋለሁ እምቲሳሉ አምር من الله عز وجل ከአላህ የመጣውን ትእዛዝ ፈጻሚ ሆኖ መገኘቱ ራሱ ይሄን በረካ ያሰጠዋል ነው فطاعه الله هي امتثال امره واجتناب نهيه ነው አላህን ታዘዘ አላህን ተገዛ የሚባለው አንድ ሰው ትእዛዙን ሲያከብር የከለከለው ሲከለከል ነው ሰሁር ብሉ ተብሎ ታዛል መብላቱ ያው امتثال ነው ነው አንቱ وعن سليمان بن عامر الضبي رضي الله تعالى عنه تعالى عنه عن النبي صلى الله عليه وسلم قال إذا أفطر أحدكم فليفطر على تمر فإن لم يجد فليفطر على ماء فإنه طهور رواه خمسة وصححه ابن خزيمة وابن حبان والحاكم وعن سلمان ابن عامر الدبي رضي الله عنه عن النبي صلى الله عليه وسلم أنه قال إذا أفطر أحدكم فليفطر على تمر فإن لم يجد فليفطر على ماء فإنه طهور رواه الخمسة وصححه ابن خزيمة وابن حبان والحاكم سلمان ابن عامر الضبي يتبالو صحابي سراون الله سبحانه وتعالى يوددلتنا ከነብዩ አለይሂ ሰላቱ ወሰላም በመጥቀስ ነብዩ የሚቀጥለውን ተናግረዋል አለ اذا افطر احدكم አንዳችሁ በሚያፈጥር ሰዓት ወይም ማፍጠር በሚያስብ ሰዓት فليفطر ያፍጥር على ተምሪን በተምር ያፍጥር ተምር ታውቃላችሁ ደረቁ ተምር ነው فإن لم يجد ካላገኘ فليفطر على ماء በውሃ ያፍጥር فإنه ውሃ طهور ራሱ ንጹህ ነው ሌላንም ያጸዳል አንጀትንም ያጸዳል ማለት ነው رواه الخمسه አምስቶች ዘግበውታል ከቡኻሪ ሙስሊም ውጭ ያሉት ማለት ነው وصححه ابن خزيمه ابن خزيمه صحيح ብለውታል ሐዲሱን ወብኑ ሒባንና ወልሐኪሙ ሐኪሙ ሷሂህ ብለውታል በጥቅሉ ሐዲሱ ሐሰን ነው የነብኑ ኹዘይማ የነብኑ ሒባን ሷሂህ ማለት ትንሽ ተሳሁልም ስላለባቸው ሌሎቹ ሐሰን ነው ብለውታል ይሄ ሐዲስ ከዚህ የተለየ ደግሞ ሌላ ሐዲስ አለ ሐዲሱ አነስ ሌላ ቦታ አለ ምን ይላል كان رسول الله صلى الله عليه وسلم يفطر على رطبات قبل ان يصلي فإن لم يجد فعلى تمرات فإن لم يجد تمرات حسى حسوات مما የሚል አቡ ዳውድ ትርሚዚ የዘገቡት ሐዲስ አለ በጥቅሉ ሐዲሱ ይሄም ጥሩ ሐዲስ ነው ስለዚህ አንዱን ጥሎን የመጣው ያሁንኛው ሐዲስ اذا افطر احدكم فليفطر على تمر على ቀድሞ መጀመሪያ ሱናው በሩጦ ማፍጠር ነው ሩጦ ማለት የተምሩ ጮርቃው ወይም አዲሱ ሸቱ ማለት ነው እሱ ካልተገኘ ደረቁ የከረመው ተምር ማለት ነው እርሱን ካላገኘ ደግሞ በውሃ ሶስት አማራጭ አለ ነው ብዙን ጊዜ አንዳንድ ሰዎች ጋዝ ነገር ይጠቀማሉ ጋዝ ጥሩ አይደለም እንደውም አሁን ተመራማሪዎች የተምሩን የርጦቡንም ሆነ ደረቁን ተምር ጥቅሙን እየተናገሩ ነው ባዶን ኒዋላ አንጀት ቀድሞ ይሄ ሲገባ ለጤና ተስማሚ ነው የሚል ምርምር ደርሰዋል ግን እስላም ቀድሞ አስተምሮናል ይሄን ያም ካልተገኘ ውሃ መሆን አለበት ነው የፈለገውን ቢርባው አንድ ሰው ወደ ምግብ መራወጥ ያለበትም ቀድሞ ሩጦ ወይም ተምር ካልተገኘ ውሃ ነው መጠቀም ያለበት ነው ከሐዲሱ የምንወስደው ትርጉም ቢኖር استحباب الافطار على رطب ነው ካልተገኘ ተምር ካልተገኘ ውሃ ابن القيم في الطب النبوي وهذا من كمال شفقته صلى الله عليه وسلم على امته ونصحه ይላሉ ነብዩ አለይሂ ሰላቱ ወሰለም ያላቸው አዘኔታ ረህማ ለህዝባቸው ካላቸው ታማኝነትና መካርነት ነው ይሄን ያዘዙት ተምር የሚባለው ነገር ለጉበት ያለዝባል فإن التمر مقوي للكبد ጉበትን ያጠነክራል ሙለይኑን ሊጠብዒ ተፈጥሮን ደግሞ ያለዝባል በጣም ለሰውነት ገንቢ ከሚባሉ ፍራፍሬዎች ተምር ነው ይባላል ስለዚህ فهو فاكهه وغذاء ودواء ተብሏል ሩጦብ የተምር እሸቱ እሸት ነው ቀለብም ነው መድኃኒትም ነው ጣፋጭም ነው ወህልዋ እና በዙሪያ ላይ ብዙ ብለዋል እንግዲህ ያው ስለምርምሩ አያስፈልገንም ነብያችን አለይሂ ሰላቱ ወሰለም ከተናገሩት የሚጠቅም መሆኑ ግልጽ ነገር ነው የሚከለክሉት ጎጅ ነገር ነው የሚያዙት ነገር ጠቃሚ ሲሆን ነው ጥቅሙ ምንድነው በጣም ብዙ ነው فانه طهور ማለት مطهر للمعده والامعاء አንጀትን ጨጓራን ያጸዳል ማለት ነው وهذا الان حقيقه علميه طبيه አሁን ላይ ሐኪሞችም እየተናገሩ ነው ምክንያቱም ሐኪሞች ውሃ እንድንጠጣ ያዛሉ ውሃ ብዛ ነው የሚሉት ለጨጓራም ሆነ ለአንጀት ለጨጓ ለምንድነው ባለው ለኩላሊቱም ለምኑም ውሃ ብዙ እያሉ አሁን የሚያዝን ስለዚህ ውሃ ማዛቸው ነብዩ አለይሂ ሰላቱ ወሰለም በጣም ተስማሚ ነው ለህክምናው ሙያ ነው ቀጥሉ وعن أبي, وعن أبي هريرة رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن الوسال فقال رجل من المسلمين فإنك تواصل يا رسول الله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 ሳያፈጥሩ ማደር አሁንም ተሰሁር ሳይበሉ መቀጠል ዊሳል ይባላል ማቀጣጠል አያይዞ መጾም የዛሬውን ጾምና የነገውን ጾም ማያያዝ ማለት ነው እና አያይዛችሁ እንዳትጾሙ ማፍጠር አለባችሁ ነው فقال رجل የሆነ ሰው من المسلمين ከሙስሊሞች የሆነ ነው ምን አላቸው فإنك تواصل يا رسول الله አላቸው አንቱ አቀጣጠፍ ጾማለሁ እኛን ተከለክላለሁ እሳ እንዴት ነው አላቸው ከማን አንሰን ነው እኛ ማለት ነው ወይም ደግሞ አንቱ የሰራው ሱና ነው ለኛ ብንሰራው ምን ችግር አለ ለምን ተከለከል እንደ ጥያቄ ማለት ማብራሪያ ነገር የፈለገ ይመስላል ከዛ ነብዩ አለይሂ ሰላቱ ወሰለም ቃለ ወአዩኩም مثل ያሉ ማንኛችሁ ናችሁ እንደኔ እኔን የምትመስሉ እንደኔ ያላችሁ ማንኛችሁ ናችሁ አንዳችሁም እንደኔ አትሆኑም እንደማለት ነው ማን አለና ነገር ነው ምክንያቱን ሲገልጹ እኩል ያልሆኑበትን እኒ አቤቱ አነጋለሁኝ አሉ እኒ እኔ ማለት ነው አቤቱ አነጋለሁ يطعمني ربي ጌታዬ ሲመግበኝ ሲያበላኝ ወይስቂኒ ሲያጠጣኝም አድራለሁ ኮኔ ሌሊቱን ያው ለዚህ ቢበሉ አብማ የለም ቀን እንዳያበላቸው እንጂ ሌቱን ሲያበላይና ሲያጠጣኝ ነው የሚያድረው እናንተ ግን ይሄድል የላችሁም ቢሏቸውም እንደው አንቱ ከሰራኋት እኛ ምን ሰራታለን ብለው እንቢያሉ እንግዲህ እዚህ ጋር ነህዩ አትጹ አታቀጣጥሉ የሚለው ግዴታ እንዳልሆነ ተረቶ ነው ሷቦቹ እንጂ የነብዩን ተዛዝ መንቀፍ ራሱ ክልክል ነበር ግን አንዳንድ ጊዜ ነሐባት አይ ታው የነጋ ተሰራው ይከብድሃል ማይሆን ለምን አመግሉ ይሉናል ይሄ ማታ ተስራው ማታቸው ለኛ ዝነት ነው እንጂ ቢሰራ ይፈልጋሉ ማለት ነው አሁንም ነብዩ አለይሂ ሰላም አታድርጉ ማለታቸው ለኡመታቸው ከማዘን አንፃር እንጂ حرام ነው ማለት እንዳላደለ ያሳያል ስለዚህ ፈለማ አበዋለ ሲያቅቷቸው ጊዜ እንቢ ሲሉ ጊዜ ሰዎቹ አየንተው ከመከልከል ከመቆጠብ አንል ውሷል አቀጣጥሎ ከመጾም አልቆጠብ ሲሉ ዋሰለ ቢህም يوما አንድ ቀን አቀጣጥሎ ጾሙባቸው በበነጋውም ደግሞ ثم يوما ሁለተኛ ቀን አቀጣጠሉባቸው ሶስተኛ ሊደግሟቸው ሲሉ የሸዋል ጨረቃ ታየና ነገ ኢር ነው ተባለ ማለት ነው ثم راوا الهلال ከዛ ጨረቃ ታየ ጨረቃ ከታየ ያው መጾም አይቻልም አቆሙ ነብዩ አለይሂ ሰላቱ ወሰለም فقال ከዚያም አሉ لو تاخر الهلال ዛሬ ጨረቃ ተወለደ እንጂ ባይወለድ ኑሮ ለዚህትኩም ይጨምርላችሁ ነበረ ማቀጣጠልን እኔን ተከትላችሁ ከቻላችሁና ከጾማችሁ አያችሁ ነበር ነገር ነው ከልሙነኪሊ ለሁማ ከአነ ከራዲዒ ለሁም እነሱን እንደ መቅጣት ማለት ነው ከልሙነኪሊ ለሁማ ለነሱ እንደ ቅጣት ተጨምርና ጉዳችን አፈላው ነበር አሳያችሁ ነበር እንደማለት ነው መቼ ሒና አበው አየንተሁ አቀጣጥላችሁ አትጹሙ ስለዋቸው እምቢ ሲሏቸው ጊዜ እንግዳስ ብለው ለመቅጣት ይመስላል ነው የሚለው ይሄ የዘጋቢው አባባል ካልሙነኪል ለሁም ሒና በዋየንተው የሚለው የዘጋቢው ግንዛቤ ነው ሊሆንም ይችላል ወይም ደግሞ አላህ Subhanahu Wa Ta'ala ስለሚመግባቸው ብዙ መቀጠል እንደሚችሉ ለማሳየት ሊሆንም ይችላል والله اعلم አላየህ ሱሐቦችም ቀላል አልነበሩም ሳምንት ያልበላ ሱሐባ እንዳለ ይነገርለታል الشريعه الاسلاميه سمحه ميسره እስልምና በጣም ገርና ተመችታ እምነት ነው ላዓነተ فيها ولا مشقه መጨናነቅ መቸጋገር የለበትም በውስጡ ومشرعها الحكيم الرحيم يكره الغلو ጥበበኛ የሆነው ህግ አርቃቂው አላህ ወይም ነብዩ አለይሂ ሰላቱ ወሰለም يكره الغلو በማንኛውም ነገር ድንበር ማለፍን ይጠላሉ في الزياده على المشروع ከተደነገገው በላይ መጨመርን ይጠላል ይሄው ማታ እስከ ፀሐይ ثم اتم الصيام الى الليل የተባለው ማታ ላይ አፍጥሩ እንጂ አቀጣላችሁ አትጾሙ ጾም አትጨምሩ ማለት ነው ሁለተኛ تعذيب النفس ነው ተርባ ተጠምታ የዋለችን ነፍስ አሁንም ደግምሻል ወደፊት እንቀጥላለን ማለት ነፍስን መቅጣት ነው ولنفسك عليك حق ብለዋል ደግሞ فلا يكلف الله نفسا الا وسعها ነፍስን ደግሞ አላህ የሚያስገድዳት አቅሟ በቻለ እንጂ ከአቅሟ በላይ ተሸከሚ ፈጽሚ ተግብሪ ማለት እሷን መቅጣት ነው ዒባዳ ላይም ቢሆን ተይሲር ነው ወተስሂሉ አብቃ ለልዓመል ይላሉ ዑለማዎች ወተስሂሉ አብቃ ለልዓመል ማንኛውም ስራ ላይ ቀለል አድርጎ መያዝ ያ ስራ ቀጣይነት እንዲኖረው ያደርጋል ወአብዓዱ عن السعام ከመሰላቸት ከመርከምም ያርቃል ወአቅረቡ الى العدل ለፍትሃዊነትም በጣም የቀረበ ነው فالمسلم لربه عليه حق ሙስሊም የሆነ ሰው ለጌታው ሐቅ አለበት ወሊነፍሲ ለነፍሱም አለይ ሐቅ ሐቅ አለበት ወሊ አሊ ለባለቤቱም አለይ ሐቅ ሐቅ አለበት ለሷም ቢሆን ጊዜ ስታት ማጫወቻ ማለት ነው ወልዓድል ኢዕጣው ኩሊ ذي ሐቅን ሐቀሁ ፍትህ ማለት ደግሞ የመብትን ባለቤት ሁሉ መብቱን መስጠት ነው ለሚስቱ ለልጆቹ ሐቃቸውን ሰጥቶ ጎረቤት የሚያሰቃይ ከሆነ የሚረብሽ ከሆነ ወይም የአላህን ሐቅ አሟልቶ የጎረቤትን የልጆችን ሐቅ የማያሟላ ከሆነ ዋጋ የለው እከሌ ሐቀኛ ነው እከሌ ፍትሃዊ ነው ማለት ለአንድ ሰው ስለተመቸ ለአካባቢው ለወገኑ ስለተመቸ ብቻ አይደለም ለሁሉም ተገቢውን ቦታ ሲሰጥ ነው ለሁሉም ተገቢውን ቦታ ሲሰጥ ነው ስለዚህ አንዳንድ መንግስታቶችም ቢሆኑ ፍትሃዊነት አላቸው የሚባለው ለሙስሊሙም የሙስሊሙን ሀቅ ሲሰጡ ነው ለክርስቲያኑም የሚገባውን ሀቅ መብት ሲሰጡት ነው ለሁሉም እኩል ሲሰጡ እንጂ አንዱን ደግፎ አንዱን ተቃውሞ የሚደረግ ነገር ፍትሃዊነት ሊያስብላቸው ፈጽሞ እንደማይችል ነው ኢባዳ ላይም እንደዛው ለአላህ በምናደርገው ነገር ለሁሉም የመብትን ባለቤት መብቱን መስጠት ፍትሃዊ ያስብላል ያንዱንም ቢሆን መብቱን መንቀፍ ወይም መንፈግ ምን ይባላል ኢፍትሃዊነት ይሆናል ማለት ነው ሐዲሱ አያይዞ መጾም ክልክል እንደሆነ ያሳያል አቅም ላለው ሰው ግን እስከ ሰሁር ይቻላል ማታ ሳይፈጥር እስከ ጧት ሰሁር ድረስ ቢቆይ ሰሁር ላይ ደግሞ ሊበላ ማለት ነው ወተርኩሁ አውላ አቅም ያለው ሰውም ቢሆን አቀጣጥሎ መጾምን መተው ይመረጣል ለምን ትናንት የቀራነው ሐዲስ ታሰውሰላችሁ ትናንት ላ የዛሉ ሙእሚኑ ቢኸይሪን ምንድነው ያለው ማአጀሉ ሰህሩ ምንድነው ያለው ሰህር ነው ፍጡር ማአጀሉል ፍጡር ፍጡሩን እስካጣደፉ ድረስ በኸይር ላይ ናቸው ካዘገዩ ግን ኸይር አመለጣቸው እያለ ነው ስለዚህ ጉልበት ያላቸው ሰዎች ማቀጣጠል ወይም እስከ ሰሁር ድረስ መጾም ይችላሉ ብንልም መተው ይመረጣል ማቀጣጠሉን ለምን ሰዓቱ ፀሐይ እንደገባች ወዳውኑ ማፍጠሩ በጣም ተወዳጅና በላጭ ነው ጥቅም አለው ብለናልና ማለት ነው ያው ማከታተል የተከለከለበት አከታትሎ መጾም የተከለከለበት ለምንድን ነው ሰው እንዳይሰለች እንዳይታክት ስራውን በቋሚነት ለመያዝ እንደ አቅቶት ደክሞ እንዳያቋርጠው እንደገና ሲበላ ሲጠጣ ደግሞ ያለበትን ግዴታም ይወጣል ለሚስም ሀቅ ያለበት ተብሏል ያልበላ ያልጠጣ ሰው ደግሞ እዛ አካባቢ አይደርስም እሺ በዲናችን ላይ ድንበር ማለፍ የተከለከለ ነው ከዚህ ሀርስ እንደምናየው ነው አንድ ሰው ጾሞ ውሏል የሚባለው ከፈጅር እስከ ፀሐይ ጥልቀት ድረስ ሲቆይ ነው ፀሐይ ስለገባች ብቻ ያፈጥር ማን ሰው ካልበላ ካልጠጣ አፈጠር አንልም اذا اقبل الليل منها هنا وادبر النهار منها هنا فقد افطر الصائم من حديث አለ ፀሐይ በመግባቷ ብቻ ያፈጥራል የሚመስል ሐዲስ ነው ግን አይደለም ሙራዱ የተፈለገው ማፍጠሪያው ሰዓት ደርሷል ማለት እንጂ ፀሐይ ስለገባች ብቻ አፈጠረ አይባልም ማለት ነው طيب ነብዩ አለይሂ ሰላቱ ወሰለም ሌት መገብ ነበር ጌታ ይመግበኝ ነበር ብለዋል በዛሂር ያበላቸዋል ማለት ነው ወይስ እንደው ኃይል ይሰጠኛል ማለታቸው ነው የሚለው ላይ የዑለሞች ትንታኔ ሁለተኛ ትርጉም አለው አንዱ በዛሂሩ ነው የምንፈስረው አሉ እበላለሁ ብለው ይበላሉ ብለን መሄድ ያለብን እንዴት ነው የሚበሉት አልተነገረንም ሂስ ተጨባጭ ነው ይበላሉ ይጠጣሉ ነው ዛሂር ለፍዙ የሚያሳየውና በቀጥታ ነው ተረጉመው አሉ ሌሎቹ ደግሞ የለም ኪናያ ነው ምን ማለታቸው ያበላኛ ያጠጣኛ ማለታቸው አላማ ይፊዱሁ አላ ቀልቢ ሰለላሁ ዐለይሂ ወሰለም ሚን ለዲድ المناجات والمعارف ከአላህ ጋር ያላቸው ግንኙነት የሚሰጣቸው ጥፍጥና ምግብ ያስረሳ ማለት ነው فإن توارد هذه المعاني الجليلة على القلب تشغله عن الطعام والشراب ከአላህ ጋር የሚያደርጉ ግንኙነት ጾመኛ መቼም ያው ከአላህ ጋር ግንኙነት ያ ነገር ውስጣቸው ወስዶታል ከአላህ ጋር ናቸው እሳቸው ምግብ ጋር አይደሉም ረስተውታል فيستغني عنهما ከምግብ ከመጠጥ ይብቃቃሉ ማለት ነው እንጂ በዛሂር የማያበላቸው ከተባለ ምኑን አቀጣጠሩት ወይም ምኑን አከታተሉት አከታትለው ጾሙ ማለት አይቻልም አከታትለው ጾሙ ማለት አይቻልም ነበር ንዛማ ቢሆን አሉ አላየሃል ولم يقل صلى الله عليه وسلم لست كهيئاتكم علالهم وهذا ارجح القولين وقد بسط القول فيه مقيم في ذات المعاد ያው ሁለቱም እንዳለ ሆኖ ከአላህ ጋር ያላቸው ግንኙነት ምግብ መጠጥን ያስረሳቸዋል ማለቱ ይሻላል ወደ ማለትም ሄደዋል ነው የሚለው አላየኛ ዛሂሩን ፈሰለ መህር ነው የሚሻለው ዛሂርም ሊሆን ይችላል ይበሉት ዛሂር ላይሆንም ይችላል አላየሃል ግን ዛሂር ከበሉ አከታተሉ ማታ ይቻላል ለማለት ነው የተረዱት والله اعلم ሌላው አከታትሎ መጾም حرام ነው መክሩህ ነው ጃኢዝ ነው የሚል ሶስት አይነት ቀውል ነው ያለው ይፈቀዳል ወደሚለው እና አብዱላህ ኢብኑ ዙበይርና ከፊል ሰለፎች ተከትለው ሄደዋል ይላል حرام ነው ወደሚለው ደግሞ አቡ ሐኒፋ ኢማሙ ማሊክ እንዲሁም ኢማሙ ሻፊዒ ኢማሙ አህመድ ተፍሲል አድርገዋል እስከ ሳሁር ድረስ ከሆነ ይቻላል መታው ቢመረጥም አሉ ከዛ በኋላ ከሆነ ይጠላል ለአንድ ቀን ለሁለት ቀን ማከታተሉ ይጠላል አሉ ከዛ በላይ ደግሞ ከሆነ ይከለከላል ፈልገው ነው حرام ነው ያሉት ሰዎች ማስረጃቸው ግልጽ ነው ያው ነብያቸው ከልክለዋል መከልከል ደግሞ حرامነትን ያሳያል ነው የሚሉት አላያል ኢማሙ አህመድ ወሰዱት አቋም የተሻለ መስላ ከምርጫ አንፃር ለቻለ ሰው እስከ ሳሁር ቢቆይ ይችላል ነገር ግን ማፍጠሩ ይመረጣል ወደሚለው ቀጥሩ عن أبي هريرة رضي الله عنه قال قال رسول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 عن الحق የሐቅን መስመር የለቀቀው ሁሉ ንግግር ቡህታን ሊሆን ይችላል ከዚብ ሊሆን ይችላል ሁሉም ዙር ይባላል ነው ቀውለ ዙር ማለት ከእውነት የራቀ ንግግር ማለት ነው እሱን ያልተወሰው ወልዓመለ به ከውሸት ከእውነት በራቀ ንግግር ደግሞ መስራትን ያልተወሰው ወልጀህለ የማህይምነትን የቂልን ሰው ባህሪ ያልተወሰው ቂል ማለት ሞኝ ተሳዳቢ እንደፈለገ የማይችል ራስን የማይቆጣጠር ሰው ጃሂል ይባላል እና ወልጀህለማት የመሐይምነትን ተግባር ያልተወሰው فليس لله حاجه في ان يدع طعامه وشرابه መብላትና መጠጣቱን ብቻ መታቀቡ ለአላህ ደንታውም አይደለ ምን ማለት ነው ለአላህ ጉዳውም አይደለ አንድን ሰው ጾሟል ባሪያ ጾሟል ብሎ አላህ የሚያመሰግነውና ትልቅ ቦታ የሚሰጠው ከመብላት ከመጠጣት ከግብረ ስጋ ግንኙነት ብቻ መታቀቡን ሳይሆን ካሉ ቧልታ ነገሮች ከውሸት ነገሮች ከመሐይምን ተግባር ሲቆጠብና አብሮ ሲታረም ሲጾም ነው እንጂ መብላት መጣም ብቻ መተውላለ ጉዳውም አይደለ ነው የሚለው فليس لله حاجه في ان يدع طعام وشراب ሐጃውም አይደለ ማለት ያው ከምንም አይቆጥረውም ለማለት ነው ግዜ ማለት ከሰው ከጀ አይደለም ቀውለ ዙር ከእውነት የራቀ ያዘነበለ ሁሉ ቀውለ ዙር ይባላል መናገሩ ክልክል የሆነ ሐሜት ነገር ማዋሰድ መቅጠፍ መዋሸት በውሸት መመስከር የሁሉ ቀውለ ዙር ይባላል በማንኛውም ሰዓት በማንኛውም ቦታ ደግሞ በረመዳን ሲሆን ከበድ ይላል حرم ላይ ሲሆን ወንጀሎች ከበድ ይላሉ። ለዚህም ነው ሐጅ ላይ እንደነዮሽ ይሄ እንዳይሰራ ሐረም ይሄ እንዳይሰራ የሚለው ሌላ ቦታ የማይበቃውን ሐረም ውስጥ እንዳይሰራው ይላል ሐረም ላይ በጣም ከበድ ይላል ወንጀሉ ለማለት ነው ረመዳን ላይም ደግሞ እነዚህ ነገሮች ባዘቦቱ ክርክር ቢሆኑም ረመዳን ላይ ሲሆን ደግሞ ጾም ላይ ሲሆን ደግሞ ከበድ ይላሉ ለማለት ነው ያው ጀህል የሚለውን የቂል ተግባር መጥፎ ቃል ተናጋሪ ሶብር የለሽ ትግስት የለሽ ማለት ነው طيب አንድ ሰው ከመብላ ከመጠጣ ከግብረ ስጋ ግንኙነት ያቆማል ነገር ግን ሐሜት ያማል አሉባልታ ይናገራል ይዋሻል ይቀጥፋል ጾሙ ይበላሻል ጾሙ ተበላሽቷል እንደገና ቀዶ አውጣ አይባልም ጾመ ተበላሽቷል ቀዶ አውጣ እንለው ነገር ግን ከአላህ ዘንድ ተቀባይነቱ ቦታ የለውም ማለት ነው ከአላህ ዘንድ ተቀባይነቱ ቦታ የለውም ወይም የጾሙን አጅር በጣም ያመናምንበታል ይቀንስበታል ማለት ነው ምክንያቱም አንድ ሰው በጎን እያተረፈ በሆነ ንግድ በጎን ደግሞ የሚያከስር ከሆነ እንዴት ነው ጥቅሙ ከላይ የጨመር ከታች የሚያፈስቃ ከሆነ ዋጋ የለውም ስለዚህ ሰብስቧል ጾሟል ቢባል እንኳ እየተጠራቀመለት አይደለም ያለው በሚያደርገው ሐሜት በሚያደርገው ነገር ማዋሰድ በሚቀጥፈው ቅጥፈት እንደገና ከሳራ እየገባበት ነው ማለት ነው እንጂ አልጾምም ተብሎ ቀዳ ይባላል ለምሳሌ አንድ ድሮ ልጆች ሆነን ቁርአን በመንቀራበት ጾመኛ ከሆነ ታፈጥራለህ እንዳመተ ነበር የሚባለው ለመደባረቅ ሲፈልጉ ማለት ነው ለምን ያስተማሯቸው ሰው መደብደብ ያስፈጥራሉ አስተምሯቸዋል ወይም አስተምረውናል ማለት ነው ይሄ ማለት ጾሙ ሙሉ ሙሉ ይበላሻል ማለት ሳይሆን ያው አጅሩ ይቀንሳል ነው አንዳንዶቹ ከበድ ያው ይናገሩታል ሰው እንዲታቀብና እንዲታረም ማለት ነው الصيام مع الكلام المحرم ظاهره الصحه واداء الواجب عن صاحبه اذ انه ليس من المفطرات الحسيه ተጨባጭ ጾምን ያበላሻሉ ከተባሉት ውስጥ ሐሜት ማማት ውሸት መናገር ሰው መደብደብ ወዘተ የሚል ነገር አልተጠቀሰም ጾሙን ከሚያበላሹ ውስጥ ስለዚህ ዛሂሩን አያበላሽም ነገር ግን አጅሩን ይቀንሰዋል ነው የምንለው ወየጅብ እጅቲናቡ ከዚብን ይላሉ አንዳንድ መዛቦች ላይ ውሸትን መራቅ ሐሜትን መራቅ ነገር ማዋሰድን መሳደብን አሉባልታን ከመናገር በማንኛውም ሰዓት በረመዳንም ሆነ ከረመዳን ውጭ አይቻልም ይራቅ ረመዳን ላይ ጠንከር ይላል ይላሉ ወአላ ያዕመል አመለን የጅራሁ ቢሂ ጾሙ ጾሙ የሚበላሽበት ነገር እንዳይተገብር ጾሙን የሚቀንስበት ነገር እያሉ እነስልብነ ምንን ያስገባቸዋል ነው እሺ ምን ጊዜም ቢሆን ጾም ጥቅም ሰጭ ነው ሶላት ጥቅም ሰጭ ነች ان الصلاه تنهى عن الفحشاء والمنكر የተባለው ጾምም የገባ ሰው ከመጥፎ ነገሮች መታቀብ አለበት እያለ ነው ስለዚህ ጾም ራሱ እንደ ሶላት መጥፎ ነገሮችን ያስርቃል ማለት ነው من كان يؤمن بالله واليوم الاخر فليقل خيرا او ليصمت من الحديث አለ በተቻለ መጠን ጥሩ መናገር ካቃተ ዝምታ መምረጥ ተመራጭ ነው ነው اذا كان يوم صوم احدكم فلا يرفث ولا يسخب فان شاتمه احد او قاتله فليقل اني امرؤ صائم ይበል አንድ ሰው ሊጋደለው ከፈለገ ወደ መጥፎ ከገፋፋው እኔ ጾመኛ ነኝ በአሁን ሰዓት መነጋገር አልፈልግም ካንተ ጋር መደባደብ አልፈልግም ዞር በልልኝ ይበለው ቀጥሉ وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم بلو وهو صائم ويباشر وهو صائم ولكنه كان أملككم إربه متفق عليه واللفظ واللفظ لمسلم وزاد في رواية في رمضان ያሁኑ ሐዲስ ደግሞ ጾመኛ ሰው ያው መሳም የሚፈቀድለትን ሰው ወይም አካል መሳም ይችላል አይችልም ባለቤቱን ቢስማት ለምሳሌ ጾሙ ይበላሻል አይበላሽም ቢያቅፋት ይችላል በረመዳን በጾም ላይ አይችልም የሚለው ነገር ነው የሚገልጸው وعن عائشه رضي الله عنها انها قالت كان النبي صلى الله عليه وسلم يكبر وهو صائم ويباشر وهو صائم ولكنه كان املككم لاربها متفق عليه واللفظ لمسلم وزاد في روايه في رمضان ከአይሻ ተዘገበ ነብዩ ሰለላሁ ዐለይሂ ወሰለም የነበራቸው ባህሪ ልንገራችሁ አለች ይቀብሉ ወሆ ሷኢም ጾመኛ ሆነው ይስሙ ነበር አለ ማን ነው የሚስሙት ይስሙ ነበር ነው ያለች እንጂ ይስሙኝ ነበር አላለችም ስለዚህ ያው ሴት ልጅ ሀያ ሲኖራት ጥሩ ነው ተብሏል አይደል ሐሳቡ መግለጽ ፈለገች ግን እኔን ስሙኝ ነበር ብላ ደግሞ እንደዚህ በይፋ ማውራት አልፈለገችም እንጂ ራሷን ነው የሚስሟት የነበረው ወይባሽሩ ያቅፉም ነበረ ወሆ ሷይም ጾመኛ ሆኖ ማቀፍ ነው እዚጋ ሙባሽራ የሚለው ወላቱ ባሽሩ ወላ ወአንቱ ወአንቱም ነው የሚለው እዛ ላይ ግን ጅማዕ ነው እዚህ ላይ ግን ወይባሽሩ ማለት ያው ሰውነታቸው ከሰውነታቸው ጋር ይነካካ ነበር ለማለት ብቻ ነው ወሆ ሳይሙን ጾመኛ ሆነው ጾመኛ ሆነው ይስሙ ነበር እንድ ሰውነታቸው ከሰውነታቸው ጋርም ይነካካ ነበረ ግን አለች እዚህ ጋር ወራጅ አለ ማለት ነው ወላኪነሁ ካነ አምለከኩም እሳቸው ግን እንደናንተ እንዲያሆኖች ወንዶች እንዳይመስላችሁ ካነ አምለከኩም ለኢርቢሂ ፍላጎታቸውን በጣም ተቆጣጣሪ ነበሩ ኢርብ ማለት ዘከር ማለት ነው በነገራችን ኢርብ ማለት بكسر الحمزه وسكون الراء وكسر الباء اربي لاربه والمراد هنا الذكر خاصه ذكر ማለት ነው የወንድ ብልት ኢርብ ይባላል የተፈለገው ያው ዝሮ ዝሮ በዛን ሰዓት ይቆጣጠራሉ ሰውነታቸው ከሰውነት ጋር ቢነካካም ወደዛ ቦታ ጭራሽ አይታሰብም ማለት ነው እናንተ ግን ይሄን የማትችሉ ሰዎች እዛ አካባቢ እንዳቀርቡ እያለች متفقون عليه واللفظ لمسلم وزاد في روايه في رمضان كان النبي يقبل وهو صائم في رمضان ማለት ነው በረመዳን ጾመኛ ሆነው ያው አፍጥረውም እንዳይመስላችሁ በረመዳን ያውም ጾመው ይገና ማን ነው ይስሙ ነበር ሰውነታቸው ከሰውነት ጋር ይነካካ ነበረ አምለከኩም አምለከ ስሙ ተፍዲል ነው በጣም ይቆጣጠራሉ ማለት ነው ስሜት ሲቀሰቀስ ስሜቱን ማክሰም የሚችል ሰው አምለክ ለኢርቢህ ይባላል በጥቅሉ ሐዲሱ የሚያመለክተው ምንድነው ጀዋዝ ተቅቢል الرجل زوجته ወንድ ሚስቱን መሳም ይችላል ነው ሳም ስመው ነው ነገሩ وهو صائم في رمضان ولكنه يقيد بما بما اذا كان الانسان يعلم من نفسه ان القبلة لا تحرك شهوته ባለቤቱን መሳሙ ስሜቱን እንደማይቀሰቅሰው እርግጠኛ ከሆነ ነው የሚቻለው ለምን ካና አምለከኩም ለኢርቢ ብላለችና كما يدل على جواز مباشره الرجل زوجته ሰሁር በልተው ለምሳሌ ሱብህ ሰግደው አብረው ቢተኙ ችግር የለም አብረው ስላቸው አንድ አልጋ ላይ ማለት ነው ወሳይም ባይሆን ቢቀይዲ ሲቀቲ ምን ነፍሲ ራሱ የሚቆጣጠር ከሆነ ነው አለዛ ክፍላችሁንም ቀይራችሁ ተኙ እንኳን አልገው النبي صلى الله عليه وسلم يقبل ويباشر وهو صائم ولكنه املك الناس لنفسه من ان يحصل من قبلته انزال በመሳማቸው ስሜታቸው ራሱ ዝም ብሎ የማይፈስም ማለት ነው ወይም ስሜታቸው አይቀሰቀስም ጭራሽ ሌላው ደግሞ جواز الحديث والاخبار عن الاشياء التي يستحيا منها ስለ ግንኙነት ማውራት ብዙ ጊዜ ያሳፍራል ቢያሳፍርም አንዳንድ ጊዜ ሐቅን ለመግለጽ እንደሚቻል ያሳያል ይሄ ሐዲስ ነው የሚለው ይሄው አይሻ ይስሙ ነበር እያለች የነብያችን መሳም ማውራት አሁን ፈልጋ አይደለም ህኩሙን ለመግለጽ ነው የፈለገችው እሷ ጾመኛ ሰው ባለቤቱን ቢስማት ጾሙ ይበላሻል አይበላሽም ብለው ለሚጨቃጨቁ ሰዎች አይ እሳቸው ይስሙ ነበረ ስለዚህ ይቻላል ነው የፈለገችው አንድ አንድ ነገር ሐኪም ቤት ሄደን ማውራት የሌለብን ነገር እናወራለን ነገር እንገድዳለን ያለውን ችግር ለሐኪሞች እናገራለን አሁንም ለፈትዋ ለሁክም ሲያስፈልግ ማስረጃ ምንድነው ሲባል ያለውን ነገር ይናገራል አንዳንድ ጊዜ ፈትዋ የሚጠይቁ ሴቶችም ሆኑ ወንዶች የሚያሳፍሩ ነገሮች ቢሆኑም ሐቅን ለማወቅ እፍረት የሚባል ነገር የለምና ያለው ነገር ገልጾ መጠየቅ ይቻላል ነው መግለጹ አስፈላጊ ሲሆን የግድ ሲሆን ማለት ነው ዳርዳሩን አሽሙር ቢያወራው ፈትዋ የሚሰጠው ሰውዬ የማይገባው ከሆነ በዛው ባሹ ነው ፈትዋ የሚሰጠው ያን ጊዜ ይበላሻል ፈትዋው ያ እንዳይሆን ግልጽ አድርጎ መናገር ማለት ነው ሌላው ሙባሸራ ተቅቢል ፈሳሽ ከሌለ ችግር የለም ነው እንደዚሁም ወላ መዲ المباشره او التكبير بدون انزال مني ولا مذي لا تفسدوا الصوم بالاجماع ايوه እንዲሁ መዝይና ወድይኳ ዝም ብሎ ይፈሳል ከሚስት ጋር ሐሳብ ባይኖርም ዝም ብሎ ይፈሳል ዝም ብሎ የፈሰሰው ጾምን አያበላሽም እንቅልፍ ላይ ሆኖ በህልሙ የተገናኘ መስዋዕት በቀን ማለት ነው ወይም መስዋዕት ፈሳሽ ነገር ቢፈስ ራሱ ጾም አይበላሽም ያው ወንድና ሴት ሁለት ጾታዎች ሲገናኙ እንጂ ማለት ነው በመደባበስም ሆነ በትክክለኛ ተግባር ካደረጉ ከፈሳሽ ከመጣ ያቻ ችግር የለው አይሻ እዚህ ጋር ሐዲስን ስታወራ ይላል ذكرت انواع الشهوه የስሜት አይነቶችን እየገለጸች ነው ከታች ወደ ላይ ነው የመጣች ይላል ከታች ወደ ላይ ትክክል ነው ከመሳምና ከመተቃቀፍ የት ነው የሚቀር የት ነው ስሜት የሚቀሰቅሰው ያው ዝቅተኛው መሳም ነው እያለ ነው ከዛ ቀጥሎ ወደ መተቃቀፍ ይቀጥላል ነው እና ከታች ወደ ላይ መጣ ለማስረዳት ነው የሞከረችው እንጂ ከላይ ወደ ታች አልመጣችም እያለ ነው والله اعلم وعن ابن عباس رضي الله وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم احتجم وهو محرم واحتجم وهو سائم رواه البخاري وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم احتجم وهو محرم واحتجم وهو صائم حديث رواه البخاري መታገም ጾም ያበላሻል አያበላሽም አያበላሽም የሚሉ ሰዎች ይሄ ሐዲስ ማስረጃቸው ነው ሐነፊያው መዛብ ለምሳሌ አያበላሽም የሚለው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም احتجم ታግመዋል وهو محرم ሐጅ ላይ ሆነው ሐጅ ላይ ማያበላሽም ሐጅን ማለት ነው واحتجم وهو صائم ጾመኛም ሆነው ታግመዋል ቀን ላይ ማለት ነው ጾም አያበላሽም ነው ረዋህ ቡኻሪ ያው ደም እንደሚፈስ አቃላችሁ በዋቅምት ጊዜ ስለዚህ አያበላሽም ብለዋል ሌላ ደግሞ አፍጠረ ሐጅሙ ወልመህጁሙ ሚል ሐዲስ አለ እዚህ ያለፈው ማለት ነው ሲቀጥሉ ንግራቸውና ከለለ وعن وعن شداد بن عاصي رضي الله تعالى عنه أن النبي صلى الله عليه وسلم أتى أتى على رجل بالبقيع وهو يحتجم في رمضان فقال أفطر أفطر أفطر الحاجم المحتجم رواه خمسة إلا الترمذي وصححه أحمد وابن حزيمة وابن حبان كتايل كتاي وعن أنس بن مالك رضي الله عنه قال أول ما كرهت للحجامة للصيام أن جعفر ابن أبي طالب احتجم وهو صائم فمر به نبي صلى الله عليه وسلم فقال أفطر هذان ثم رخص رخص النبي صلى الله عليه وسلم بعد فيه هجامة هجامة في الصيام في الصائم وكان أنس يحتجم وهو صائم رواه الدار القطني وقواه جزاك الله خير طيب وعن انس بن مالك رضي الله عنه قال اول ما كرهت الحجامه بالصائم ان جعفر بن ابي طالب احتجم وهو صائم فمر به النبي صلى الله عليه وسلم فقال افطر هذاني ثم رخص النبي بعد في الحجامه للصائم وكان آنس يحتجم وهو صائم رواه الدار قطني وقواه እነሱ ሶስቱም ሐዲሶች ተመሳሳይ ስለሆኑ ነው የመጀመሪያው ሐዲስ احتجم وهو محرم واحتجم وهو صائم የሚል ሐጅ ላይ ሆነው ኢህራም ሙህሪም ሆነው ታግመዋል ጾመኛም ሆነው ታግመዋል ይበቃል አያስፈጥርም ሐጅን ማያበላሽ ነው ሸዳድ ኢብኑ አውስ የዘገበው ሐዲስ ደግሞ أن النبي صلى الله عليه وسلم آتى على رجل بالبقيع በቂዕ ማለት መዲና ያለው የቀብር ቦታ ነው በሆነ ሰውዬ ላይ መጡ እሱ ባለበት አካባቢ ያለፉ ማለት ነው በቂዕ ላይ وهو يحتاجم እየታገመ እያለ እዛ በቂዕ አካባቢ في رمضان برمضان ነው ቀኑ فقال ነብያችን አሉ አፍጠረ الحاجم والمحجوم አጋሚውም ታጋሚውም አፍጥረዋል አሉ እየተ አንዱ አጋሚ አንዱ ታጋሚ ሆኖ ያያቸው ሁለቱም አፍጥረዋል አሉ ሐዲስ ማን ዘገበው የቅድሙ የነብያችን ቡኻሪ ነው ያሁኑ ደግሞ አልኸምሳ ኢለ ትርሚዚየ ነው ያወራቱ ናቸው የዘገቡት ማለት ነው ወሰሐሁ አህመድ ወibn ኹዘይመህ ወibn ሒባን ይሄ ሐዲስና የቅድሙ የቡኻሪ ሐዲስ ተቃራኒዎች ናቸው بعض العلماء ምን አሉ ያኛው ቡኻሪ ነው ዘገበው ቡኻሪ እናስቀድማለን ይሄኛው መርጁህ ይሆናል የአምስቱ ዘገባ ወይም የአራቱ ዘገባ ተሸናፊ ይሆናል አሉ ሌሎች ደግሞ የለም እናስማማዋለን አይጋጭም አሉ እንዴት አድርገን ያኛው احتجمن የተባለው ሊበያን الجواز የሚፈቀድ መሆኑን ጾምን የማያበላሽ ለመሆኑን ለመጠቆም ነው ያሁኑ ደግሞ አፍጠር الحاجم والمحجوم አጋሚውም ታጋሚውም አፍጥረዋል ማለት አጅሩ ቀንሶባቸዋል ማለት ነው እንጂ ለአንድየው ተበላሽቷል ማለት አይደለም ስለዚህ መታገም ይጠላል በዛ ሄዱ ሌሎቹ ደግሞ መጀመሪያ احتجم النبي وهو صائم ነበረ ኋላ ላይ ግን አፍጠር الحاجم والمحجوم በሚል ሽረውታል ያኛውን ሐዲስ ሽረውታል አሁን ያስፈጥራል ብለው ኢማሙ አህመድ መዝሐብ ይዘውት ሄደዋል ይሄኛው ቀጥሎ ያለው መጨረሻው ሐዲሳችን ደግሞ ዋና አንስ ማሊክን አወሉ ማ ከሪሃት الحجامه للصائم አወሉ ማ ከሪሃት الحجامه للصائم ለጾመኛ መታገም የተጠላበት መጀመሪያው ምክንያት አለ አወል ታሪክ ነው መጀመሪያ ምክንያቱ አነ ጃዕፈር ኢብኑ አቢ ጣሊብ የአቡ ጣሊብ ልጅ የአልይ ወንድም ጃዕፈር የሚባለው ሀበሻ ሂጅራ የመጣው ማለት ነው احتجم ታገመ አጋጣሚ ወሆ ሷይም ጾመኛ ሆኖ فمر به النبي صلى الله عليه وسلم ነብያችን በዛ አልፈው ሄዱ فقال افطر هذاني እነዚህ ሁለቱም ሁለቱም አፍጥረዋል አሉ አጋሚም አፍጥረ ሐጅም ወልመህጁም እንዳለው ማለት ነው ይሄን ካሉ በኋላ ثم رخص النبي صلى الله عليه وسلم ከዛ በኋላ ነብያች ፈቀዱ بعد ከዛ በኋላ في الحجامه በመታገም ዙሪያ ሊሷይም ለጾመኛ ፈቀዱ መጀመሪያ አፍጥረ አፍጥረ ሃዳኒ ብሎ ነው ሃዳኒ ለሁለት ሰው ነው ለአንድ ሰው ሃዳ ነው የሚባለው ለሁለቱ ሃዳኒ ነው የሚባለው ሁለቱም አፈጠሩ ብለው ነበረ ከዚያ በኋላ ፈቀዱ ለጾመኛ መታገምን ፈቀዱ አያስፈጥርም ማለት ነው ስለዚህ ወካና አነሱን يحتجم ይታገም ነበር አነስ وهو صائم ጾመኛ ሆኖ ሐዲሱን ረዋሁ ዳረቁኒ ወቀዋሁማ አጠናክረውታል አጠናክረውታል ማለት ያው ጥሩ ነው ብለውታል ነው طيب ሁለቱም ሐዲሶች ሰሂህ ናቸው ሁለቱም ሐዲሶች ሷሂህ ናቸው አፍጠር الحاجم والمحجوم ኢማሙ አህመድ افتر الحاجم ወል መህጁም የሚለው حادث في الباب نو بزي በዚህ زوريا بتام سو حادث نو ነው نو بياچوالو سلازي السو نو ነው يالبتالو ያለበት አሉ افضل افضل حج يشد بعضها بعضها وقد وغيره هي احاديث متواتره لو متواتره كما درسوها والذي في الصحيحين احتجم وهو محرم ايوه አፍጠረል ሐጂሙ ወልመህጁም የሚለው አስሁል ሐዲስ ነው አሉ እንደገና አንዱ አንዱን አጠናክሮ ወደ ሙተዋትርም ይደርሳል ብለዋል ነገር ግን احتجمه وهو محرم የሚለው ደግሞ في الصحيحين ቡኻሪ ሙስሊም ያለ ሐዲስ ነው አሉ ቅድም ቡኻሪ ያለው في الصحيحين ነው ያለው ሁለቱም አለ ያለው ስለዚህ ምን እናድርገው በሚለው ሰፋ ያለ ማዕና ሄደዋል ظاهر الحديث መታገም ይፈቀዳል አለ ነብያች ሰርተውታልና طيب ان النبي احتجم وهو محرم اما وهو صائم فان الامام احمد قال لا تصح هذه اللفظ ايوه امام احمد የመጀመሪያውን ሐዲስ እዩ احتجم النبي صلى الله عليه وسلم وهو محرم የሚለው ትክክል ዘገባ ነው አሉ واحتجم وهو صائم የሚለው ግን የለም አሉ ይቺ ለፍዝ ሶሂህ አይደለችም ሌሎች ጨማምረዋት ነው ያሉ لا تصح هذه اللفظه والذي في الصحيحين ቡኻሪ ሙስሊም ውስጥ የሚገኘው ወሆ ሙህሪሙን የሚለው ብቻ እንጂ ወሆ ሷኢሙን የሚለው የለም ስለዚህ ምን አሉ ሳቸው አፍጠረ ሐጅም ወልማህጅም ባለበት ይቀጥላል መታገም ያስፈጥራል ኢማሙ አህመድ የሚለው አመል ሐዲስ ረቅም 554 فانه صريح في ان الحجامه تفسد صوم الحاجم والمحجوم 555 ግን ለጾመኛ ይጠላል وعلى انها تفطر تفطر الحاجم والمحجوم في اول الامر ثم رخصوا فيها في اخر الامر ያሳያል አላያል ፈትሁል ባሪ በሰፊው ነው ይሄን ሐዲስ የሚያነሳው ተጨቃጭቆ ተጨቃጭቆ መሄጃው የሚጠፋው ዘገባቸው ሁሉም ያነሳል የዑለማው ቀውል አጠቃላይ ይናገራል መጨረሻ ላይ መቋጫው ጠፍቶ የሚሄደው አሁን እዚህ የክታብ ምን እያለኝ ወሶዋቡ አልፊጥሩ ቢልሂጃመቲ ወልፈስ ወተሽሪጢ ብዛት ደም የሚወሰድ ከሆነ ደም ማበርከት ወይም መለገስ የሚባለው ዋግምት የሚባለው በጣም ሰውነት ነፍስ ስለሚያደክም ያስፈጥራል ወደሚለው ሄደዋል ትንሽ ለምርመራ ያክል ትንሽ የስርንጋ ምናምን ከሆነ ይቻላል ወደሚለው ሄደዋል አንዳንዶቹ ሀታ ዋግምት ያስፈጥራል በሚለው እንኳን ብንሄድ ደመለገስ መለገስ ያስፈጥራል ለማለት ይሄ ሐዲስ የዋግምት ብቻ ነው የተነገረው እንጂ ሌላ መቸናገሩ ሌሎች ደግሞ የለም ደም መፍሰስ ስለሆነ ደም መፍሰስ የሙዘኛውን ስላለ ያም ሁሉም ያስፈጥራል የሚለውን የሚወስዱት አላየሃል መታገምን በሌሊት አድርጉት ነውኛ ምንድነው ኹሩጅ ሚን ኺላፍ ከኺላፉ ለመውጣት ካጨቃጫቂነት ለመውጣት አስተማማኝ ይዞ ለመጓዝ በሌሊት ይታገም ነው የታመመ ሰውና አማራጭ ያለው ከሆነ ማፍጠር የሚፈቀድለት ነው ለህክምና ማለት ነው ولكن ده صحيح انت ظاهر ትክክለኛ ስንወስደው احتجم وهو محرم واحتجم وهو صائم የምትለው ካለች ይቻላል ነው የሚያሳየው والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين